ናቸው። አንደኛ ሸምሱ እሺ ብስሚላህ አልኻሚስ አምስተኛ ለኡሙሪን ነበር ያልነው። አምስተኛው ምክንያት አነል ሙሽሪከ ሙሽሪክ አነል ሙሽሪከ ሙሽሪክ ሐላሉ ደሚ ደሙ ሐላል ነው። ደሙ ሐላል ነው። ደሙ ደመ ከልብ ነው ማለት ነው። ቢገደል ጦርነት ይታወጅበታል፣ ጅሃድ ይታወጅበታል። ወልማል ገንዘቡም እንደዚሁ ሐላል ነው። ምርኮ ለሙስሊሞች ገቢ ይሆናል። የተውሂድ ሰዎች ሲዘምቱበት ገንዘቡ ምን ይሆናል? ምርኮ ይሆናል። የእሱም ደም በከንቱ ይፈሳል። ከንቱ ነው። ሰውን ያክል የሰውን ህይወት ያክል ነገር ሐላል ያደረገ ነገር ምን ያክል የገዘፈ ወንጀል ቢሆን ነው። ይሄ ነው በጣም ዘግናኝ ወንጀል ስለሆነ ነው። አነል ሙሽሪከ ሙሽሪክ ሐላሉ ደሚ ደሙ ሐላል ነው። ወልማሊ ንብረቱም እንደዚሁ ባለ ተዓላ አላህ ይላል ፈቅቱሉል ሙሽሪኪና ሙሽሪኮችን ግደሏቸው ሐይቱ ወጀድቱሙሁም ሐይቱ ሰቂፍቱሙሁም አገኛችሁባቸው ቦታ በሏቸው ይላል አላህ። ወኹዙሁም ያዟቸው ያዟቸው እጅ ያዟቸው። ጥበት ጭንቀት ፍጠሩባቸው። መሸሻ ማምለጫ ሰጧቸው ማለት ነው። ወኹዙሁም ያዟቸው፣ ወህሱሩሁም ከበቧቸው ከበቧቸው፣ ወቁዑዱ ለሁም ተቀመጡላቸው ያሉ ኩለ መርሰት በየክል ነው ስትራቴጂካል ቦታዎች ላይ የተቀመጣችሁ መሰናፈኛ ሳትሆኑ ይህን አይነት አዋጅን ያወጀባቸው አላህ በሙሽሪኮች ላይ። ስለዚህ ሙሽሪክ ይገደላል ማለት ነው። ሙሽሪክን አገኘህበት በለው ማለት ሰበበ ኑዙል አለ። ሰበበ ኑዙል አለ የወረደበት። አሁን አገኘህበት በለው ማለት አይደለም፣ አይገደልም። ፊትና ማስነሳት ቀውጢ ነገር ውስጥ መግባት ነው። የዛን ሰዓት ግን ነብዩን ሰሃቢዮችን መድረሻ ሳጥተዋቸው ነበር። ከመካ ዙሪያ ላይ የነበሩ ሙሽሪኮች ሰሃቢዮችን አስተቃይተዋቸዋል። የሚገሏቸውም አሉ፣ ንብረታቸውን ይዘርፏቸዋል፣ ይቀሟቸዋል፣ መንቀሳቀሻ አሳጥተዋቸው ነበር። ፈቅቱሉሁም ግደሏቸው፣ ፈቅቱሉ ሙሽሪኪነ ሙሽሪኮችን ግደሏቸው። ሐይቱ ወጀድቱሙሁም ሌላ አያ ላይ ሐይቱ ተቂፍቱሙሁም ይላል። አንድ ነው ማዕነው። አገኛችሁባቸው ቦታ ግደሏቸው። እናንተም እነሱም አገኙበት ቦታ እየገደሏችሁ ነው አይደል? አገኛችሁበት ቦታ ገደሏችሁ፣ ይቆጠባሉ። ወኹዙሁም ያዟቸው፣ እጅጃቸውን ያዟቸው። ወህሱሩሁም ክበቧቸው፣ ወህሱሩሁም ክበቧቸው፣ እንዲጨናነቁ ወደ እስላም እንዲመጡ ማንነታቸውን እንዲጠሉ ሽርክ የወደቀ መሆኑን እንዳውቁ ወህሱሩሁም ክበቧቸው። ወቅዑዱ ለሁም ተቀመጡላቸው። ኩለ መርፈድ መርፈድ ማለት ምንድን ነው? በየኬላው ማለት ነው። ስትራቴጂካል ቦታ መርጠል ይባላል። በየኬላው ተቀመጡባቸው፣ መፈናፈኛ ሳጧቸው። ስለዚህ ከዚህ የምናገኘው ፈቅቱል ሙሽሪኪነ ያለውን ነው የምንይዘው። ሙሽሪኮችን ግደሏቸው ማለት ሙሽሪክ ደመከልብ መሆኑን ከዚህ እንረዳለን። የሰው ህይወት ያክል ሐላል ያደረገ ነገር ምን ያክል ግዙፍ ወንጀል ነው። ከዚህ ለመራቅ ራሳችንን ጥረት ማድረግ አለብን ኢንሻአላህ። ወቃል ነቢዩ ሰለላሁ ዐለይሂ ወሰለም ነቢዩ ዐለይሂ ሰላቱ ወሰላም እንዲህ ይላሉ በሐዲሳቸው ምንን በተመለከተ አነል ሙሽሪከ ሙሽሪክ ሐላል ጀን ደሞ ሐላል ወልማል ንብረቱም ሐላል ለመሆኑ መረጃ ከቁርአን አየን ከሐዲስ በኩል ደግሞ ይህን ይመስላል ወቃለ ነቢዩ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ እንዲህ ይላሉ ኡምርቱ ታዝዣለሁ አሉ በአላህ ታዝዣለሁ አኑቃቲለናሰ ሰዎችን ልዋጋ ልፋለማቸው ታዝዣለሁ ከጌታዬ ይላሉ ነቢዩ ዐለይሂ ሰላቱ ወሰላም ሐታ የቁሉ ይህን እስከሚሉ ድረስ ላኢላሃ ኢላላህ አይ ላማዕቡደ ቢሐቅን ኢላላህ ከአላህ ውጭ በትክክል የሚመለክ የለም ብለው ምስክርነታቸውን እስከሚሰጡ ድረስ ወለይሰ ለቀውሉ ፈቀጥ ስራ እንትን ብቻ አይደለም ንግግር ብቻ አይደለም መን ቃለ ላኢላሃ ኢላላህ ደኸለ ልጀና ይቺ ብቻ አይደለች የምትያዘው ሙክሊሰን ምን ቀልቢሂ ሊወጅህ አለች ቀይድ ራሱ አብሮ መቀላቀል አለበት የግድ ላኢላሃ ኢለላህ አለ ይድናል ከተባለ ላኢላሃ ኢለላህ ከአላህ ውጭ በትክክል የሚያመልኩት የለም እያለዚህ ኢዛ ካነ ያዕቡዱ አብዱልቃድር ጀይላኒ ወኑር ሁሰይን ወሳኢረ አልማዕሩፊን ሌሎችንም የሚያመልክ ከሆነ ያ ሌላ አደጋ ነው። ማለቱ ብቻ አይደለም የሚያድነው። የላኢላሃ ኢለላህ ሸርጦች ሙሉ መሟላት አለባቸው። ላኢላሃ ኢለላህን የሚቃረናትና ላኢላሃ ኢለላህን ውድቅ የሚያደርጋት ነገር መፈጸም የለበትም። አንድ ሰው ሙሉ በሙሉ ወደ አላህ እስትጋሳውን የደረሱልኝ ጥሪ ወደ ጌታው፣ ልጅ ስጠኝ ወደ ጌታው፣ ትምህርቴን አሳምረው ወደ ጌታ፣ ፍጻሜን አሳምረው ወደ አላህ። በቃ ሁሉም ሽሽት ወደ እሱ ነው መሆን ያለበት። ወላኪን የሰው ልጅ በሚችለው መጠየቅ ትችላለህ። ውዑታ ማሰማት ይቻላል። ቤት ቢቃጠል ይሆን ያ ይቻላል። ነገር የለም የሰው ልጅ በሚችለው ኡሚርቱ ታዝዣለሁ አኑቃቴልና ሰዎችን ልጋደል ታዝዣለሁ አሉ ነብዩ አለይሂ ሰላቱ ወሰለም ሐታ የቁሉ እስከሚሉ ምን ላኢላሃ ኢላላሁ ይሄ ከጌታ ከአላህ ውጭ ጌታ የለም ተብሎ አይተረጎምም ይላሉ። ናም ከአላህ ውጭ ጌታ የለም ቁረይሾችም አልካዱ። አላህ ጌታ እንደሆነ ወለኢን ሰአልተው መን ኸለቀ ሰማዋት ወልአርዳ ፈየቁሉነ አላህ ጌታ እሱ እንደሆነ ያውቃሉ። ቢመዕነል መዕቡድ ብላ ፈስሩት ነው የሚሉት ላኢላሃ ላማዕቡደ ተመላኪ አምልኮ የሚገባው የለም። በትክክል የሚገባው የለም። ቢሐቅን በትክክል የሚገባው የለም። አምልኮ ማን እንጂ ኢላላህ አላህ እንጂ። ሌሎቹ የሚመለኩ አሉ፣ የሚመለክ ሞቷል፣ አለም በጌቶች ሰውቷል ወላኪን ሃኡላኢል አባጢል ዝም ብለው ከንቱ ብልሾች ናቸው። ላማዕቡደ ቢሐቅን ኢላላህ ከአላህ ውጭ በትክክል የሚመለክ የለም። ሁሉም ከንቱ ይችን ያለ ይችን እስከሚሉ ድረስ ልፋለማቸው ታዝዣለሁ። ሽርክ እስካልፈጸሙ ማለት ነው። ላኢላሀ ኢለላህ ትርጉም فإذا قالوها ካሉ ላኢላሀ ኢለላህን ካሉና ከተገበሯት عصموا مني ከኔ ጠበቁ፣ አዳኑ ድማአሁም ደማቸውንም አዳኑ፣ በከንቱ እንዳይፈሱ ጅሃድ እንዳይታወጅባቸው وأموالهم ንብረታቸውንም አዳኑ إلا بحقها በሐቁ ሲቀር إلا بحقها إلا بحق الإسلام በኢስላም ሐቅ ሲቀር ليس لا محكم ከገደሉ ምንም ላኢላሀ ኢለላህ ቢል አንድ ሰው ከገደለ ይገደላል። ላኢላሀ ኢለላህ ቢል ገንዘብ ከዘረፈ ገንዘቡ ሊወሰድ ይችላል። ዘካ አለበት፣ ወጪ አለበት። ወቃለ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ምን ይላሉ? ኡሚርቱ ታዝዣለሁ፣ አን ኡቃቲለ ናሰ ሰዎችን ልፋለም፣ ልዋጋ፣ ጅሃድ ላውጅባቸው፣ ጦርነት ልከፍትባቸው ታዝዣለሁ። እስከ መቼ ሐታ የቁሉ ይችን ብለው እስከሚተገብሩ ድረስ ምንም ላኢላሃ ኢላላህ ከአላህ ውጭ በትክክል የሚመለክ የለም። ከአላህ ውጭ ጌታ የለም ማለት ነው። ሩብያ ላይ እንዳትሄዱ። የሩብያ ትርጉም ሳይሆን የኡሉህያ ትርጉም ተርጉሙ ስትተረጉሙ ላኢላሃ ኢላላህ ፈኢዛ ቃሉሃ ይችን ካሉ ላኢላሃ ኢለላህን ብለው ከተገበሯት አሶሙ ሚኒ ከኔ ጠብቀዋል፣ አድነዋል ምናቸውን ዲማአሁም ደማቸውን አድነዋል። በከንቱ እንዳይፈስ ጅሃድ እንዳይታወጅባቸው ወአምዋለሁም ንብረታቸውንም እንደዚሁ ጠብቀዋል። ጅሃድ ታውጆባቸው ምን እንዳይባል እንዳይማረኩ ምርኮ እንዳይሆን አድነዋል ገንዘባቸው ምንን ካሉ ምን ካሉ ላኢላሃ ኢለላህ ካሉ ከምን ነፃ ከሆኑ ማለት ነው። በውስጥ አዋቂነት ከሽርክ ነፃ ከሆኑ ማለት ነው። እስከዛ ድረስ ማለት ከሽርክ ነፃ ያልሆነ ምን አለ ማለት ነው። ከሐዲሱ የምንረዳው እሽርክ ውስጥ ያለ ሰው ምን ይታወጅበታል ማለት ነው? ጂሃድ ይታወጅበታል። ገንዘቡም አልዳንም፣ ደሙም ጥብቅ አልሆነለትም ማለት ነው። ከዚህ ከጀርባ የምንረዳው ነገር مفهوم ኡ ይሄ ነው። ለሆ አይዶን ሆል መንጡቅ ኢላ ቢሐቂሃ ምንድን ያልኳችሁ? إلا بحقها ምንድን ያልኩት? إلا بحقها إلا بحق الإسلام ምን ማለት ነው? إلا بحق الإسلام ምንድን ያልኩት አሁን نعم نعم ኢላ ቢሐቅሃ ማለት ኢላ ቢሐቅ ኢስላም በኢስላም ሀቅ ሲቀር ኢስላም ውስጥ በኢማን ውስጥ ባሉ ህግጋቶች ሲቀር ያ ማለት لا إله إلا الله ካለ ደሙን አዳነ ማለት ቢገልም ቢጨፈጭፍም አይገደልም ማለት አይደለም። እንዳደረገ ይደረጋል። ኢላ ቢሐቅሃ ማለት exceptional ስድስተኛ አምስተኛውን ተመለከት። ደምን ሐላል ስላደረገ ገንዘብን ሐላል ስላደረገ በቁርአን እንደቀራ ነው፣ በሐዲስም እንዳየ ነው። ስለዚህ ነው ሽርክ ምን የሆነው አዕዘመ ዙኑብ የሆነበት አምስተኛው ምክንያት አሁን ያየነው ደምን ሐላል ያደርጋል። ሱብሃንአላህ አንድን ሰው መግደል እኮ ዓለም መቀስቀስ ያክል ነው ብሎ ነው ቁርአን የተናገረው አይደል? ይህን ያክል የሰው ልጅ ደም ክቡር የሆነ ደም የሚያስፈስስ ነገር ምን ያክል ትልቅ ወንጀል እንደሆነ እንረዳለን። ስድስተኛው ምክንያት ሽርክ ግዙፍ ወንጀል የሆነበት ስድስተኛው ምክንያት አነ ሽርክ ሽርክ አክበሩ ለከባኤ የወንጀል ሁሉ ግዙፍ ወንጀል ነው። የታላቆች የታላላቅ ወንጀሎች ሁሉ ትልቅ ወንጀል ነው። ከባኤር ምን ይሉታል ዑለማዎች? የተለያየ አገላለጽ አላቸው። ከባኤር ማለት ኩሉ ማለሁ ወዒድ ምን ነብይ አለይሂ ሰላቱ ወሰለም ወሚን አልቁርአን በቁርአንም በሐዲስም ወዒድ ዛቻ ያለበት ከሆነ ከባኤር ይባላል ማለት ወደ 300 ምናምን አድርሰዋል ከባኤሮች። አንዳንዴ ደግሞ ከባኤር ዙኑብ ማለት አንድ ሐዲስ ላይ የተደረደሩ አሉ። ሰባአል ሙቢቃት የተባሉት እነሱ ልሳናቸውም ያሉ ከባኤር ማለት በጀሃነምና በተለያየ ነገር የተዛተበት ነብዩ የረገሟቸው ለዓነላሁ አናሚሳት ወልሙተነሚሳት ወለዓነላሁ ዋሽማት ወልሙስተውሽማት ወልሙተፈልጃት እያሉ ተራግመዋል አይደል? ይሄ ሁሉ ከባኤር ውስጥ ይገባል። ይህንኛው ቀውል አቅረብ ነው። ምን ያለው ወዒድ አለው ወዒድ አለው አነ ሽርክ ሽርክ ከዚህ ሁሉ ወንጀል አክበሩ ከባኤር አክበሩ በጣም ትልቁ ወንጀል ነው። አክበር ሱፐርላት ዲግሪ ነው። አልከባኢር ከትልልቅ ወንጀሎች በጣም ግንባር ቀደም የሆነ ትልቅ ወንጀል ነው ሽርክ። ቃለ ሰለላሁ ዐለይሂ ወሰለም ነብዩ እንዲህ ሲሉ ገልጸውታል። አላ ንቁ ኡነቢኡኩም ልንገራችሁ ሆነ ቢአክበር ልከባኢር ከትልልቅ ወንጀሎች ሁሉ ቀዳሚ የሆነውን ትልቁን ወንጀል ልንገራችሁ አሉ። ቁልና አልናቸው በላ እንደታ ያ ረሱላህ፣ ኧረ ንገሩን የአላህ መላክተኛ ሆይ አልናቸው። ቃሉ እንዲህ አሉ ረሱል ቃል ዐለይሂ ሰላቱ ወሰላም እንዲህ አክበር አልከባኤር ማለት አልሽራኩ ቢላህ በአላህ ማጋራት አንደኛ ይሄ ነው። ወዑቁቁል ዋሊደይን የወላጆችን መብት መርገጥ ሁቁቅና ዑቁቅ ይለያል። አጥፋ ማለት ቢማዕና ዘለመ ማለት ነው። በደለ መበደል፣ አባትና እናትን መብት መርገጥ፣ የእነሱን ሀቅ አለማሟላት ማለት ነው። ከሽርክ ቀጥሎ ነው የቆጠሩት ነብዩ አለይሂ ሰላቱ ወሰላም። አላህም ራሱ ወቀዳ ረቡከ አላ ተዕቡዱ ኢላ ኢያሁ ወቢልዋሊደይን ኢሕሳና ነው ያለው። እዛም ራሱ ከተውሂድ ቀጥሎ ነቢዩም ዓለይሂ ሰላቱ ወሰላም በሐዲሳቸው እንደሱ የእናት የአባትን መርገጥ ማለት በቃ ቃል ነብዩ አሉ አላ ንቁ አላ ኡነቢኡኩም ልንገራችሁን ቢአክበሪል ከባኢር ከትልልቅ ወንጀሎች ውስጥ በጣም ትልቅ የሆነውን ቀዳሚውን ልንገራችሁ ቁልና አልናቸው። በላ እንደታ ያ ረሱላላህ የአላህ መላእክተኛውን እንደታ ኧረ አልናቸው። ቃል ነቢዩ አለይሂ ሰላቱ ወሰላም እንዲህ አሉ። ትልቅ ወንጀል ማለት የወንጀል ሁሉ ትልቅ ወንጀል፣ ዘግናኝ ወንጀል አልእሽራኩ ቢላህ በአላህ ማጋራት ነው። ከዚህ በላይ የለም። መን አሽረከ ቢላህ ለአኺረተ ለሁ ወላ ዱንያ ለሁ ወላ ፈርሐ ለሁ ወላ የሙሩ አለ ሲራጥ እነሁ ሰይስቁጡ ፊ ጀሃነም ይወርዳል። አበደል አበድ ካሊዱን ሙኸለዱን ፊ ጀሃነም። ከዚህ በላይ ምን እንደዚህ አይነት ቅጣት ያለው ወንጀል ደግሞ ምን ከሱ በላይ ምን አይነት ወንጀል አለው? አልሽራኩ ቢላህ ወዑቁቁል ዋሊደይን የእናትና አባትን ሐቅም መርገድ ወሻላ ወሻሃደተ ዙር ብለው ነብዩ አለይሂ ሰላቱ ወሰላም ገብተዋል። አብሎ በሰው ላይ መመስከር እንደውም ራሱ ካን ነብዩ አለይሂ ሰላቱ ወሰላም ሙስተኒደን ተደግፈው ነበር ይህን እየነገሩን አለው። ፈጀለስ ቁጭ አሉና አላ ወሻሃደቱ ዙር በተለይም በውሸት በሰው ላይ መመስከር አላ ወሻሃደቱ ዙር ሐታቁና ለይተሁ ሰከት በውስጣችን አልናው። ሶሐባው ሁሉ ደነገጠ፣ ፈራ። ኧረ ምን ነው ዝም ባሉ ነብዩ አለይሂ ሰላቱ ወሰላም በጣም ጮሁ፣ ራሳቸውን ያማቸዋል ብለን። ሁለተኛ እኛም ተጨናነቅን፣ በቃ መቀመጫ አጣናል። አላ ወሸሃደቱ ዙር አላ ወሸሃደቱ ዙር በሰው ላይ አብሎ በውሸት ስም ብሎ መጫል ያላደረገውን አድርጓል ብሎ መመስከርም ሊሆን ይችላል። በሱ ላይ መመስከር ገሏል፣ ሰርቋል፣ አዋ አይቻለሁ በአዳፊ ተገዝቶ የሚመሰክሩ አደገኛ ነው። በሰው ህይወት ላይ መፈረም ነው። በሰው ህይወት ላይ መወሰን ነው። አብሎ መመስከር ማለት ነው። በጣም ዘግናኝ ነገር ነው። በተዘዋዋሪ እጅ አዙር ግድያ ማለት ነው። ወይም እስር ቤት እነዚህ እየተገዛ የሚያደርግ አለ። ያፈዓልሁ ሙስሊም አያደርገውም። ነቢዩ ዓለይሂ ሰላቱ ወሰላም አላ ወሸሃደቱ ዙር ለይተሁ ሰከተ ምን ነው ዝም ባሉ ብለን ተጨናነቅን እስከሚሉ ድረስ ሰሃቦች አልሐዲስ ሐዲሱ ይቀጥላል እስከ መጨረሻ። ዋናው ግን መረጃችን ምንድን ነው? ምንድን ነው የፈለግነው? ይሄ ሐዲሱ أكبر الكبائر ምንድነው? ሽርክ ነው። ሽርክ ነው أكبر الكبائر። ለዚህ ነው أعظم الذنوب فالشرك أعظم الذنوب وذلك لأمور ብለን ስድስተኛው ነብዩ أكبر الكبائر ብለው ስለቆጠሩት ትልቅ ወንጀል የሆነው በዚህ ምክንያት ነው። ስድስተኛ ትልቅ ወንጀል የሆነበት ምክንያት ይሄ ነው። قال العلامة ابن القيم علامة ابن القيم ታላቁ ሸህ ታላቁ ሊቅ ابن القيم من يلالو رحمه الله አክበረ ሱብሓነ አላህ በትክክል ገልጾልናል ይላሉ አነል አላማው ግቡ هدف ኡ target ኡ بالخلق በመፍጠር والأمر በማዘዝ ألا له الخلق والأمر تبارك الله رب العالمين አለ አይደል ألا له الخلق መፍጠር የሱ የግሉ ነው والأمر ማዘዝ የሱ ነው እሱ ነው የሚያዘው ሐላልን ሐራምን የሚያዘው ማነው አላህ አነል ምን ይላሉ እብኑል ቀይም አኽበረ ሱብሓነሁ راتي تجب أو جفاتن أن القصة جبو على ما يتفلجو بالخلق في فتر والأمر بمازج من دون التفلجو أي عرف للتوكن إن ينسي فتر وما خلق الجن والإنس إلا ليعبدوني كلنا خلقنا من أجل التوحيد من أجل التوحيد يتفكرنا الله راسه يقولنا من أجل التوحيد يتفكرنا ومن أجل التوحيد ريح إبراهيم فينا إبراهيم خاطئ ተማገደ አይደል እንዴ? ምን አጅል ተውሂድ ዙቢሃ يحيى ታረዱ ومن أجل التوحيد قتل كذلك زكريا أبوه تقدم ومن أجل التوحيد أرادوا أن يقتلوا وأن يصلبوا عيسى عليه السلام ومن أجل التوحيد طردوا محمد عليه الصلاة والسلام من البلد التي ولد من فيها إلى بلد لا يعرفها طبعا تبرروا በዚህ ስለዚህ አነል ቀስድ የተፈለገው ቢልኸልቅ በመፍጠር ወልአምር በትእዛዝ የተፈለገው ምንድነው? አዩዕረፈ አላህ ሊታወቅ ነው። በምን ቢአስማኢሂ በስያሜዎቹ ሊታወቅ ስሞችን ማወቅ አለብን ማለት ነው። ተውሂድ እኮ ተውሂድ ኡሉሂያ፣ ተውሂድ ሩቡያ፣ ተውሂድ አልአስማ ወሲፋት አሉ። እነዚህም አነል ቀስድ የተፈለገው ግቡ ቢልኸልቅ መፍጠር ወልአምር ማዘዝ በሚባለው ነገር የተፈለገው አዩዕረፈ ቢአስማኢ አላህ በስያሜዎቹ ሊታወቅ ወሲፋት በባህሪያቶቹ ሊታወቅ ነው። በቃ ግቡ አላማው ታርጌት ይሄ ነው። ቀስቱ ይሄ ነው። ሲያዝም የተፈለገው መፍጠሩ ማዘዙ ምድር ላይ ድንጋጌ ማውጣቱ የተፈለገው አላማው ይሄ ነው። አዩዕረፈ ቢአስማኢ በስያሜዎቹ ሊታወቅ ነው። ወሲፋት በባህሪዎቹ ሊታወቅ ነው። አላህ የነገረን ነገር አለ። ሲፋትን ዛሬ ላይ አህባሾች ምንድን ነው ያደረጉት? አላህን በሲፋቱ አላህ አልረሕማኑ ዐለል አርሽ ተዋ ብሎ ነግሮናል። የት እንዳለ ነግሮናል። አላህ የት እንዳለ ነግሮናል። ስለ አላህ ባህሪ ከአላህ በላይ የሚያውቅ የለም። ከዛም በኋላ ደግሞ ከነብዩ በላይ ስለ አላህ የሚያውቅ የለም። ተጓባን አይደል? ወላኪን ያንን ነገር ለማአወልና የተለያየ ለመጠምዘዝ ተደርጓል። አይደረግም፣ አላህ አይደረግም። أن القصد علامة ግቡ بالخلق በመፍጠር ወልአምር በማዘዝ አዩዕረፈ አላህ ሊታወቅ በአስማኢ በስያሜዎቹ ሊታወቅ ወሲፋቲ በባህሪያቶቹ ሊታወቅ ይሄ ነው ግቡ ዓላማው። አላህ ሊመለክ በስሞቹ ሊታወቅ ከነ ባህሪያቶቹ ሊታወቅ ለዚህ ነው ሰውን የፈጠረው አዩዕበድ አዩዕበድ ወዩዕበደ ወሕደሁ እሱ ብቻ እንዲመለክ ነው የፈጠረበት ዓላማ መጽሐፎችም ኪታቦችም ከሰማያት የመጡ ነቢያቶችም የተላኩበት ዓላማው አንልቀት ግቡ ቢልኸልቂ በመፍጠርም ወልአምሪ በማዘዝም የተፈለገው ምንድን ነው ከተባለ ለምንድን ነው ከተባለ ለምንድን ነው ዩዕረፈ ቢአስማኢህ አላህ በስያሜዎቹ መታወቅ እንዳለበት ወሲፋቱ በባህሪያቶቹ መታወቅ ስላለበት ነው። ወዩዕበደ ሊመለክ ነው። አላማው ይሄ ነው። ወህደሁ እሱ ብቻውን ሊመለክ ላይ ዩሽረከ ቢህ በሱ ላይ ይጋራ ወላ ዩሽረከ ቢህ በሱ ማንም ላይ ይጋራ። ለዚህ ነው በቃ አላማው ተጋብተለ ሰው የተፈጠረበት አላማ ለምንድን ነው? ለምን መፍጠር ለምን ለምን ፈጠረ አላህ? መፍጠር የሚባል ነገር አላማው ምንድን ነው? አላህ በስያሜዎቹ ሊታወቅ በባህሪዎቹ ሊታወቅ አልገባችሁም እንዴ? ግልጽ አይደለም እንዴ? ወይዕበደ ሊመለክ ወህደሁ ብቻውን ወላይ ቢህ በሱ ደግሞ ማጋራት ላይ ሌላ ወአየቁመ ሰዎች ቀጥ እንድሉ ቢልቅስቲ በፍትህ ላይ ቀጥ ብለው እንዲቀጥሉ ቀጥ ብለው እንድጓዙ በፍትህ ላይ በፍትህ ላይ ወአየቁመ الناس ሰዎች ቀጥ እንድሉ بالقسط በፍትህ ላይ ቀጥ ብለው እንድጓዙ ለዚህ ነው በቃ አላማው አክበረ ስብሓነ አንልቀስት አላማው ቢልኸልቂ በመፍጠር ወልአምሪ በማዘዝን ሸሪዓ መምጣት ማለት እኮ ነው አምር ማለት መፍጠሩ እኛ ወደ እዚህ ምድር ላይ መገኘታችን ማዘዝ የሚባለው ደግሞ ድንጋጌ ቁርአን መምጣቱ ነቢያቶች መምጣታቸው አምር ነው አምር ቁርአን ነቢያቶች ለምን መጡ? ለምን ሰው ተፈጠረ ከተባለ አዩዕረፈ አላሁ ቢአስማኢ አላህ በስያሜዎቹ ሊታወቅ ወሲፋት ባህሪያቶችንም ልንረዳ ከዛ ወዩዕበደ ዋሕደህ እሱ ብቻ ሊመለክ እና ወላ ይሽረከ ቢሂ በሱ ማጋራት ላይፈጠር ላይፈጸም። ሌላስ ወአየቁም ናሱ ሰዎች ቀጥ ብለው እንዲቆሙ በምን ላይ ብልቅስቲ በፍትህ ላይ ቀጥ ብለው ፍትህ ማለት ደግሞ ምንድን ነው? ተውሂድ የፍትህ ሁሉ ፍትህ ምንድን ነው? ሰዎች በተተለው እንዲቀጥልሉ ነው ምን ያስፈለገው ማዘዝ ትእዛዝ የመጣው ለዚህ ነው እኛም ራሱ የተፈጠርንበት ነው አየቁም الناس بالقسط በፍትህ ላይ እንድንቆም ነው وهو العدل قسط ማለት وهو ከሌላ ቃል العدل ፍትህ ይባላል قسط ማለት هو العدل عدل ማለት ነው العدل القسط القسط العدل ፍትህ ማለት ነው النبي ይህ ፍትህ ማለት ደግሞ قامت به السماوات ሰማያት የቆሙት በሱ ነው والارض ምድራትም የቆሙት በሱ ነው። ምድርም የቆመው በሱ ነው፣ በዚህ ፍትህ ነው። ሰማያትም የቆሙት በዚሁ ፍትህ ነው፣ በዚሁ ፍትህ ነው። ሰዎች ቀጥ ብለው እንዲቆሙ ነው። በምን ላይ? በቅስጥ በፍትህ ላይ። ቅስጥ ማለት ምንድን ነው? አድሉ አድል ማለት ነው። አድል ማለት ፍትህ ማለት ነው። ቅስጥ ማለት ፍትህ ማለት ነው። ደስ ያለውን በአድል የተረጎመላቸው አቅረብ እንደሆነ ለልዓቅል ነው እንጂ አንድ ነው ትርጉማቸው። ሰዎች በፍትህ እንዲቆሙ ምን የተፈለገው وهو العدل الذي قامت به السماوات ፍትህ ነው። قامت به السماوات ሰማያት የቆመችበት ወልአርድ ምድሮችም የተረጋጉበት የሆነ ነው። ከማ ቃለ ተዓላ አላህ ራሱ ነግሮናል። ፍትህ ምንድን ነው? ፍትህ የፍትህ ሁሉ ፍትህ ምንድን ነው? ተውሂድ ነው። ሰዎች አለመዘላለማቸው አይደለም። ሰዎች በፍትህ ላይ ቀጥ እንድሉ እሱ ብቻ እንድመለክ በስያሜዎቹ ይታወቅ በባህሪያቶቹ ፍትህ ማለት አለዚ ቃመት ቢህ ሰማዋት ሰማያት የቆመበት ነው። አላህ ትልቅ ነገር ነው ማለት ነው። ወልአርድ ምድርም የተረጋጋችበት ነው። ምድር ሰኪና ያገኘችበት ነው። ፍትህ ማለት ከማ ቃለ ተዓላ አላህ እንዲህ ይላል ለቀድ አርሰልና በእርግጥ ልከናል ሩሱለና መላእክተኞቻችንን ልከናል ይላል ቢልበይናት መረጃ ሲዘን ልከናል ወአንዘልና አውርደናል ማዓሁም ከነሱ ጋር ሲዘን አውርደናል አልኪታበ መጽሐፍና ሲዘን የላክናቸው መጽሐፍን እየሰጠን ልከናቸዋል። ወልሚዛነ ሚዛንንም እንደዚሁ ሊየቁመ ናሱ ሚዛን ለምን አስፈለገ? እዛ ውስጥ ነው ሚዛን እኮ ያለው። ሚዛን ራሱ አልአምር ነው። እንዳትገል፣ እንዳትሰቅ፣ እንዳታጣላ፣ ወንድምህን እንዳታማ፣ እንደዚህ እንዳታደርግ፣ ከገደለ እንደዚህ ይደረግ፣ እንደዚህ ይሁን፣ እንደዚህ ይውረስ፣ በዚህ ኑሩ፣ በዛ አይሆን፣ በዛ አይነት ማ እንትን የሆነ ላይፍን መስርቱ ብሎ አላህ ሲናገር ሰዎች ምን እንደሆኑ ነው። ሚዛን የሚባለው ነገር ሸርዓ ውስጥ አለ አይደል? ቁርአን ውስጥ ሚዛን አለ። የህይወት ሚዛን ማለት ነው። እንዴት አብሮ መኖር እንዳለበት፣ እንዴት አብረን መኖር እንዳለበት ለቀድ አርሰልና በእርግጥ ልከናል ሩሱለና መላእክተኞቻችንን ብልበይናት መረጃ እያስያዝን ልከናቸዋል። ወአንዘልና አውርደናል ማዕሁም ከነሱ ጋር ምንን አልኪታብ መጽሐፍን ከሰማያት አውርደን ይኸው ህዝቦቻችሁን በዚህ ምሩ ብለናቸዋል፣ ህግ ሰጥተናቸዋል። ወልሚዛን ሚዛንም ውስጡ አለ። ሚዛንንም አውርደናል ይላል አላህ ሚዛንን ለምን አወረድ? ለየቁመናቱ ሰዎች ቀጥ እንድሉ ብልቅስቲ በፍትህ ላይ ቀጥ እንድሉ እንዳይበዳደሉ አለ። ትልቁ ደግሞ ጌታቸውንም እንዳይበድሉ ሚዛንን አምጥቷል አላህ በቁርአን እንደዚህ እንዳታደግ ይሄ ሽርክ ነው። እስካሁን ቀራን አምስት የሽርክ መግቢያዎች ብለን ስድስት የሽርክ መግቢያዎች ብለን ከኋላ ቀራን አይደል? ሚዛን ነው እንዳንገባ ነው። ምን እንደሆነ የሰው ልጅ ሊየቁመና ሰዎች በፍትህ ላይ ቀጥ ብለው እንዲቀጥሉ ቀጥ ብለው እንዲጓዙ በፍትህ ላይ ግልጽ ነው አይደል? በቃ ኢለቱ ይገባቸዋል። ምክንያቱ ሩሱሎችን ልከናል መረጃ ሲዘን፣ መጽሐፍንም አብረን አውርደናል፣ ሚዛንንም አምጥተናል። ለምን የሩሱሎች የተልኮ ምክንያት ወይንም ታርጌቱ ቀስቱ ምንድነው ከተባለ ምንድነው ሊየቁመናቱ ቢልቅስ የመጨረሻውን የአያዋ ክፍል እሷ እንድትገኝ ነው። ግልጽ ነው የቀራ ነው። ገብቷችኋል? የቀራ ነው እየገባችሁ አደራችሁ ሀሳቡን ብቻ አትረዱብኝ፣ አረብያውንም ጠይቁኝ። እያንዳንዷ ቃሏን ያዙ አደራ። ፈአኽበረ ሱብሓነ ጥራት የተገባው ጌታችን አሁንም ተናገረ። አነሁ አላህ አርሰለ ሩሱለሁ ቁርአኑን ነው የሚያብራራው። አሁን ለቀድ አርሰልና ሩሱለና ቢልበይናት ወአንዘልና መዓሁም ልኪታበ ወልሚዛነ ሊየቁመ ናስ ቢልቅስት فأخبر سبحانه ጥራት የተገባው ጌታችን ተናገረ። أنه አላህ أرسل እንደላከ ተናገረ رسله መላእክተኞችን رسول ና رسل ይለያል። رسول ሲሆን واو አለው። ከላሙና ሲኑ መካከል ላይ واو ይጻፋል። የዛን ጊዜ رسول ብለህ ነው ይፈተሽ አድርገህ ትቀረዋለህ። singular ነው፣ አንድ መላክተኛ ነው። ሲኗና ላሟ ተያይዛ ከተጻፈች ደግሞ رسل ትሉታላችሁ። ራኡንም በም ሲኑንም በም ወይንም ደግሞ ራኡን በም ሲኑን ሱክን ሩስልም ማለት ትችላላችሁ። አነሁ አላህ አርሰለ እንደላከ ነገረን በቁርአን ሩሱለሁ መላክተኞችን እንደላከ ወአንዘለ እንዳወረደም ኩቱበሁ መጽሐፎችን አሁንም ኪታብ ከሆነ እታው አሊፍ ትኖራለች። ኩቱበሁ መጽሐፎችንም እንዳወረደ ነገረ። ለምን መሰላችሁ? የቁመናቱ ሰዎች ቀጥ እንድሉ ነው። ደልቅስቲ በፍትህ እንዲጓዙ ነው። ፍትህ ማለት ፍትህ ማለት ምንድነው ለመሆኑ በቀላል አረብያ ወሆል አድሉ ብሎ ተረጎመ። ፍትህ ማለት ነው። በቅስት እንዲጓዙ ነው። ቅስት ማለት ምንድነው? ወሆል አድሉ ፍትህ። ስለዚህ ቅስት ያለው አረብያው ረከስ ያለ የማይገባ ከሆነ ወል አድል ብሎ ተረጎመ ሸኹ ተርጉሞታል። ሊየቁመ ናሱ ቢልቅስቲ አይ አድሊ ብለህ ተረጉመዋለህ። ቅስትን አድል ማለት ነው። ስለዚህ በቃ ዓላማው ይሄ ሰዎች በፍትህ ላይ እንዲቀጥሉ ነው። ምን የተደረገው ኪታቦች የወረዱት ነቢያቶች የተላኩት ነው አይደል? ቁርአን አያውቁትና ለቀድ አርሰልና ሩሱለና ቢልበይናት ወአንዘልና መዓሁም ልኪታበ ወልሚዛን ለንም ሊየቁመ ናሱ ሌላ ምንም አዲስ ነገር የለም። ወሚን አዕዘሚ አልቅስጥ የፍትህ ሁሉ ታላቁ ፍትህ ደግሞ አተውሂዱ ተውሂድ ነው። የበደል ሁሉ ቁንጮ በደል ማን ነው? ሽርክ ነው። የፍትህ ሁሉ ቁንጮ ፍትህ ደግሞ ምንድነው? ተውሂድ ነው። ተውሂድ ነው። ቢአብዳድሃ ተተበየኑ አልአሽያኡ ይላሉ። አንድ ነገር በተቃራኒ ነው በጣም የሚጎላው ሽርክ ግዙፍ መሆኑን ካወቅን የሽርክ ተቃራኒ ደግሞ ምን መሆን አለበት? ያንኛው ግዙፍ ወንጀል ጀሀነም የሚከት ከሆነ የሱ ተቃራኒ ደግሞ ትልቅ በጣም ግዙፍ ኸይር ጀነት የሚከት ይሆናል ማለት ነው። ወቢጅድሃ ተተበየኑ አሽያ ማለት አንድም ተቃራኒ ከተረዳችሁ የዛንኛው ተቃራኒ ግዙፍነቱን እናውቃለን። የድህነትን ጭንቀት፣ የድህነትን ውጣውረድ የገባው ሰው የጸጋን ማንነት ደግሞ ይረሳል ማለት ነው። የጤንነትን ጥቅም የሚያውቀው በሽታን የቀመሰ ነው። ወቢድድሃ በተቃራኒዋ ከተበየነው ቀሻ ማንኛውም ነገር ይጎላል። ይችን ወጣትነት ዘመናችንም ይችን አፍያ የምናመሰግናት አልጋ ላይ ሲተኛ ነው፣ ሆስፒታል ሲሄድ ነው የምታወቀው። ወረቱ ኒዕመቱላ ቢዘዋሊሃ ወምን አዕظም ልቅስት የፍትህ ሁሉ ቁንጮ يفتح ደግሞ ተውሒዱ ተውሒድ ነው። ወሆ توحيد ማለት ረእሱል አድል የፍትህ አናት ነው፣ ጭንቅላት ዋና ፓርቱ የተውሂድ ጭንቅላት ነው። ጭንቅላት ማለት የሰው ልጅ ዋና ማንነት ነው። ያለ እግር ይኖራል፣ ያለ እጅ ይኖራል፣ ያለ አይንም ይኖራል፣ ያለ አፍንጫም ይኖራል፣ ያለ ጥርስም ይኖራል፣ ያለ ጭንቅላት ግን ቢኖርም የለም። ብሬኑ ከተበላሸ ቢኖርም የለም ሰውዬ በቃ ራስ ነው። አንድ ሰው እስላም ውስጥ ቢኖርም ራሱ ከሌለ የለም። ራሱ ምንድነው? ተውሂድ ከሌለ የለም፣ ቢኖርም የለም። ተውሂድ ውስጥ መሆንም የለውም ተውሂድ። ስለዚህ ተውሂድ ላይ ጥንቃቄ አደራ። ጠንካራ መደራደር ብሎ ነገር የለም። ተውሂድ ተውሂድ ነው። ቢድዓ ተውሂድ ላይ በምንም አይነት መልኩ አትደራደሩ። ረብሽ ፍቅር አይደለም። ከራስ ላይ ተከላከል፣ አስተምር ሰዎችን፣ ሞተበት እሺ እ እሺ ومن أعظم القسط كفتح كل تلق فتح التوحيد توحيد له وهو توحيد رأس العدل يفتح وانا باركن وقوامه ዋና መቆሚያው ነው። የፍትህ መቆሚያ ነው። በቃ የፍትህ ማንነት ነው። የፍትህ መቋሚያ ጨዋም ማለት መቆሚያ ዋና መቆሚያ ነው። ተውሂድን ከመታው ጨዋም ማለት ዋና ፋውንዴሽኑ ማለት ነው። እሱ ከተመታ አለቀ፣ የለም ሰውየው ሰጋጅ ቢሆን ሌሊት ሙሉ ሲቆም ቢያደር ቀኑን ቢጾም ቁርአኑን ሲቀራው ቢኖር ጾመኛ ቢሆን ምንም ይሁን ኸይራት በቃ ተውሂድ ላይ ከሌላ አንድ ሰው እንደዚህ ተውሂድ ላይ ለዚህ ነው ጠንካራ ሁኑ አደራ አሁንም አደራ ثم አደራ ثم አደራ ወሆ ረእሱል ዐድል የፍትህ ሁሉ ታላቅ ፍትህ ነው ወቂዋሙ መቆሚያው ነው ዋናው ፋውንዴሽኑ ነው መቋሚያው ነው ወአነ ሽርከ ሽርክ ዙልሙን በደል ሽርክ በደል ነው ከማ ቃለ ተዓላ አላህ ራሱ እንደነገረን መጀመሪያ ስለ ተውሂድ ነገረና ስለ ሽርክ ሊነግሩን ወቢአብዳድሃ ቢአብዳድሃ ከተበየኑ አሽያኡ ቢአብዳድሃ በተቃራኒዎቿ ከተበየኑ ትጎላለች። አልአሽያኡ ነገራቶች ይጎላሉ። ነገራቶች በተቃራኒያቸው ይበልጥ ይጎላሉ። ያዙት ሁነቸው ወአነ ሽርክ ሽርክ ዙልሙን በደል ነው። ከማ ቃለ ተዓላ አላህ እንደነገረን በቁርአን ምን ይላል አላህ እነ ሽርከ ሽርክ ማጋራት በአላህ ዙልሙን በደል ነው። አዚሙን ከባድ በደል ነው። ከባድ በደል ነው። ይችን የተናገራት ማን ነበር? ሉቅማን ለማን ለልጁ يا بني ልጅ ሆይ ላቱሽርክ ቢላህ በአላህ እንዳታጋራ አደራህን إن الشرك لظلم عظيم ሽርክ ታላቅ በደል ነውና ብሎታል። እንደዚሁ የአበቴ يا أبي يا أمي لا تذهبي إلى አልከሶ يا أمي لا تذهبي إلى سيدنا አብዱል ቀድር يا أمي لا تقولي سيدنا ከድር ድረሱልኝ لا تقولي هكذا سيدنا ከድር አይደርሱም አይደርሱም سيدنا ከድር يا رسول الله خذ بيدي ሲሉ يا أبي لا تقل هكذا ጥሩ እኮ አይደለም ነብዩ አላሉም ሐዲስ አላለም ቁርአንም የለም አህባሾች ቢሉም እነሱ ፖለቲከኞች ናቸው ተዋቸው ለማምታታት ለማጭበርበር የመጡ ናቸው እንደዚህ ብለህ ምክር ስጥ እሺ እነ ሽርከ ለዙልሙን ዐዚም ፈሽርኩ ሽርክ አظለሙ ዙልም የበደል ሁሉ ከባድ በደል ነው አظለሙ ዙልም የበደል ሁሉ ታላቅ በደል ነው ወተውሂዱ ተውሂድ ማለት ደግሞ አዕደሉል ዐድሊ የፍትህ ሁሉ ታላቅ ፍትህ ሁለቱንም ጎን በጎን አመጣልን ነው ፈሽርኩ ሽርክ አظለሙ ዙልም የበደል ሁሉ በደል ሲሆን ወተውሒድ ተውሒድ ደግሞ አዕደሉ ልዓድሊ የፍትህ ሁሉ ፍትህ ነው። ግልጽ ነው አይደል? أعدل ያለውና أظلم ያለው superlative ናቸው። أظلم الظلم የበደል ሁሉ ቁንጮ በደል ነው። ወተውሒድ ተውሒድ ደግሞ አዕደሉ አድል የፍትህ ሁሉ ታላቅ ፍትህ ነው። እስከዚህ ድረስ ከገባችሁ የምትመጣው ትገባችኋለች። አለበለዚያ ትንሽ ጠጠር ትላለች። ነቃ በሉ። ፈማ የሆነ ሁሉ አሸደ በጣም የጠነከረ ሙናፋተን ተቃራኒነቱ በጣም የጠነከረ የሆነ ነገር ሁሉ ለሃዘል መቅሱድ ለዚህ ግብአት ለተውሂድ በጣም ተቃራኒ የሆነ ነገር ሁሉ ፈሁ አክበሩ ለከባይር የትልልቆች ሁሉ ትልልቅ ነው ማለት ነው። አልገባችሁም? አልገባችሁም? አይ ምን መሰላችሁ፣ የአንድ ትልቅ ነገር ተቃራኒ ምንድን ነው የሚሆነው እ ምንድነው የሚሆን ትንሽ ነው የሚሆነው እሺ ምን መሰላችሁ ለምሳሌ አዚና ብንወስደው ዚና የተውሂድ ተቃራኒ ነው አይደለም ተውሂድን አይሸረሽረውም ይሸረሽራል ሙሉ በሙሉ ተውሂድን አያጠፋም እንጂ የተውሂድ ጠር ነው የተውሂድ ምስጥ ነው እንክት አድርጎ ይበለዋል ተውሂድን ያስተኛል መጠጥ ተውሂድን አይሸረሽርም ሽርሽራ፣ መተማማት፣ ማጭበርበር፣ ሪባው ምኑ የምናደርገው የተለያዩ ነገሮች ተውሂዳችንን አይበሉትም አይሸረሽሩትም እ ይሸረሽራሉ አይደል? ማንኛውም ለሆነ ነገር ተቃራኒነቱ የከበደ ተቃራኒ ከሆነ በጣም ከባድ ነው ማለት ነው። ተውሂድ ትልቅ ነገር ነው። የዚህ ትልቅ ነገር ተቃራኒ ትልቅ መሆን አለበት። የትልቅ ነገር በጣም ትልቅ ተቃራኒ ትልቅ ነው ማለት ነው። አክበር አልከባኢር አሸደ ናታ ተውሂድም ሙሉ በሙሉ የሚያጠፋው ምንድን ነው? ሽርክ ነው አይደል? ስለዚህ በጣም ኃይለኛ ወንጀል ነው ማለት ነው። ፈማካነ የሆነ ሁሉ አሸደ የበረታ ሙናፋትን ተቃራኒነቱ የሀዘል መቅሱድ ለዚህ ለተውሂድ ለተውሂድ ተቃራኒነቱ እየገነነ የሄደ ሁሉ አክበረ ለከባይር ነው ማለት ነው። አገላለጽ አልገባችሁም? ፈማካነ የሆነ ሁሉ አሸደ ይበልጥ በጣም የተካረረ ሙናፋትን ተቃራኒነቱ የከረረ ከሆነ ለሀገል መቅሱድ ለተውሂድ ከሆ ይህ ወንጀል አክበሩል ከባኢር ትልልቅ ወንጀል ነው ማለት ነው። የትልልቆች ሁሉ ትልቅ ነው ማለት ነው። ለምሳሌ እንትን ዚና ለተውሂድ አሸደ ሙናፋ ነው። አሸድ አይደለም ሸዲደል ሙናፋ ይሆናል። ኦ በጣም መጥፎ እኮ ነው ዝሙት ማለት እኮ በጣም መጥፎ አስቀያሚ አስቀያሚ ወንጀል ነው። ተውሂድን እኮ የሚጎዳ ነው። ለምን? ለአነ ልኢማን የንቁሱ ቢልማዕስያ ኢማን በማዕስያ ይጎድላልና ተባብለናል። ነው አይደል? ይጎድላል፣ ይጎዳል። ግን በጣም ተቃራኒ አይደለም። በጣም በጣም ለተውሂድ ተቃራኒ የሆነ ነገር ምንድነው የሚሆነው? አክበረል ከባኤር ነው። እሱ ደግሞ ማን ነው? ሽርክ ነው። ፈማካነ የሆነ አሸደ የበረታ ሙናፋተን ተቃራኒነቱ በጣም የበረታ የሆነ ለተውሂድ ብዙ ተቃራኒዎች አሉት በደረጃው አንደኛ ተቃራኒ፣ ሁለተኛ ተቃራኒ፣ ሶስተኛ ተቃራኒ እያለ እየወረደ የሚመጣለ ከታች ብትመጣ ሰው ማማት ሊሆን ይችላል፣ መጥፎ ነገር መስራት የምትላን ነገር ለተውሂድ ተቃራኒ ናት። እየወጣ ሰው መግደል እያል የእናትን የተለያየ ሲመጣ ምን ስትል መጨረሻ ላይ ሽርክ ይሆናል። ሽርክ ማለት ምንድን ነው? direct ቀጥታ ከእንትኑ ጋር ከተውሂዱ ጋር ይላተማል። ተውሂዱን direct ነው የሚያጠፋው። ስለዚህ ምንድን ነው ማለት ነው? አክበረ ለከባድ ነው። فما كان የሆነ አሰደ ሙናፋተን ተቃራኒነቱ የበረታ لهذا المقصود ለዚህ ለተውሂድ ተቃራኒነቱ የበረታ ፈሆ አክበሩል ከባኤር ትልቅ ወንጀል ነው። إلى أن قال እብኑ ልቀይም እስከዚህ ድረስ ገልጸዋል። ምን አሉ እብኑ ልቀይም? فلما كان الشرك ሽርክ ሲሆን ጊዜ منافيا ተቃራኒ ሲሆን ጊዜ بالذات በቀጥታ ማለት ነው፣ በተዘዋዋሪ አይደለም። እነ ዝሙት እነ ሪባ የአባትና የእናትን ሀቅ መርገጥ ምናምን የምንላቸው ሙሐረማቶች በተዘዋዋሪ ነው የሚጎዱት። بالذات direct አይደለም የሚጎዱት፣ بالذات አይደለም የሚጎዱት። መጀመሪያ ይሸረሽሩታል እንጂ بالذات አይጎዱትም። ፈለማ ካነ ሽርኩ ሽርክ ሲሆን ጊዜ ሙናፋተን ተቃራኒ ቢዛት በቀጥታ ማለት ነው በቀጥታ ተቃራኒ ሲሆን ጊዜ ለያዘል መቅሱድ ለዚህ ዓላማ ለተውሂድ ማለት ነው። በቀጥታ ተቃራኒ ሲሆን ጊዜ ካነ ሆነ ምን ሆነ አክበረል ከባኤር የወንጀሎች ሁሉ ትልቅ ወንጀል ሆኖ ተመዘገበ። ገብታችኋል? አልገባችሁም ማለት እብኑል ቀይም እዚህ ላይ ትንሽ ከበድ አድርገውታል። ችግር የለም ቀላል እኮ ነው፣ በጣም ቀላል ነው። ከማካነ የሆነ አሸደ የበረታ ሙናፋትን ተቃራኒነቱ የበረታ ለማን ለሀደል መቅሱድ ለምንድን ያልኩት ለተውሂድ ተቃራኒነቱ ምን የሆነ የበረታ ምንድን ነው ማለት ነው እሱ ፈሆ አክበሩል ከባኤር ምን ማለት ነው? የወንጀል ሁሉ ቁንጮ ወንጀል መሆን አለበት። ለትልቅ ነገር ተቃራኒነቱ በጣም ትልቅ የሆነ ነገር ትልቅ ወንጀል ነው ማለት እኮ ነው። በቃ ሌላ ምንም አጃኢብ የለበትም። ፈለማ ካነ ሽርኩ ሽርክ ሲሆን ጊዜ ሙናፊን ተቃራኒ ተቃራሪ ሲሆን ጊዜ ቢዛት በቀጥታ ተቃራኒ ሆኖ ሲገኝ በቀጥታ በተዘዋዋሪ አይደለም። ተውሂድን በተዘዋዋሪ የሚጎዳው ምንድን ነው? ለምሳሌ ከተውሂድም በተዘዋዋሪ የሚጎዳው ምን የተለያዩ ወንጀሎች ማዕሲያዎች ናቸው አይደል? በተዘዋዋሪ ይጎዱታል። በቀጥታ ያጠፉታል እንዴ? አያጠፉትም። ተውሂድን በቀጥታ የሚጎዳው ነገር ትልቅ ወንጀል ነው ማለት ነው። የትልልቅ ወንጀሎች ሁሉ ቁንጮ ወንጀል መሆን አለበት። ማንን? ተውሂድን direct የሚጎዳ ከሆነ indirect የሚጎዳው ከሆነ ግን አዎ ወንጀል ነው፣ كبائر ነው ነው የምትለው። أكبر الكبائر የሚሆነው ደግሞ ቀጥታ የሚጎዳው ነገር ነው። ያ ደግሞ ሽርክ ነው። ምንም አጃኢብ የለውም። ቀላል ነው በጣም ሽርክ። ፈለማ ካነ ሽርኩ ሽርክ ሲሆን ጊዜ ሙናፊን ተቃራኒ ሆኖ ሲገኝ ቢዛት በቀጥታ ማለት ነው ለሃደል መቅሱድ ለዚህ ዓላማ ለተውሂድ ተቃራኒ ሆኖ ሲገኝ ጊዜ በቀጥታ ካነ ሆነ ምን ሆነ አክበረ ለከባኢር የትልልቅ ወንጀሎች ታላቅ ሆነ የትልልቆች ታላቅ ሆነ የትልቆች ታላቅ ሆነ አዎ ምን በገደብ ላ አለል ኢጥላቅ ያለ ምንም ገደብ እሱን የሚያክል የለም። አለል ኢጥላቅ የትልልቅ ወንጀሎች ሁሉ ትልቅ ወንጀል ያለ ገደብ ያለ ገደብ ያለ ምንም ንጽጽር አነጻጽረን አይደለም። እሱን የሚያክል ወንጀል የለም። አለል ኢጥላቅ ባይባል ኖሮ የሚያስይዛለ ለምሳሌ ከዚህ ውስጥ አንድ ሰው ረጅም ይኖራል አይደል እንዴ? አጥወሉ አጠለባ ከተማሪዎች ውስጥ በጣም ረጅሙ ሰይድ ነው ትላለህ። እዚህ አወዳደርከው አለል ኢጥላቅ ነው አይደለም። ከሱ በላይ ደግሞ ሌላ ቦታ ይኖራል። ከዛ በላይ ደግሞ ሌላ ቦታ ይኖራል። የሰው ልጆች በጣም እነሱ እሱን የሚያክል ከሌለ ከሁለት ሜትር ሰባት ምናምን አልፎ ከሆነ አለል ጥላቅ ሊኖር ይችላል። ከሰው ልጆች እዚህ ይኖራል አለል ጥላቅ። አነጻጽረንም አይደለም አሁን ያበላለጥ ነው። ሽርክ የትልልቅ ወንጀሎች ሁሉ ትልቅ ወንጀል ነው። ካሉት ወንጀሎች ከሚሰሩት ወንጀሎች አይደለም። እዛ አካባቢ ከሚሰራ ወንጀል ትልቅ ወንጀል፣ ግቢ ውስጥ ከሚሰራ ወንጀል ትልቅ ወንጀል ምንድን ነው? ዝሙት ነው የሚበዛው አይደል እንዴ? አክበረል ከባኤር እየተፈራ ያለ ትልቅ ወንጀል ዜና ነው ብለህ ልትፈርጀው ትችላለህ። ይሄ አንጻራዊ ነው። አለል ጥላቅ ግን ለማለት ከፈለግ አለል ጥላቅ አክበረል ከባኤር ያለምንም ገደብ ሽርክ ነው። በንጽጽር ግን ሊኖር ይችላል ሌላ አለል ጥላቅ ፈለማ ካነ ሽርኩ ሽርክ ሲሆን ጊዜ ሙናፊን ተጻራሪ ቢዛት ዳይሬክት ለሀገል መቅሱድ ለዚህ ለግብአት ለዓላማው ለተውሂድ ማለት ነው። ለሀገል መቅሱድ ማለት አይሊ ተውሂድ ብላችሁ ነው كان ሆኖ ተገኘ። ምን አክበረ ከባኤር የወንጀሎች ሁሉ ቁንጮ ወንጀል ሆነ። አለል ኢጥላቅ ያለምንም ገደብ ትልቅ ወንጀል ሆነ። ያለምንም ገደብ ማንም የሚደርስበት የለም፣ የሚወዳደረውም የለም። وحرم الله አላህ እርም አድርጓል። الجنة ጀነትን እርም አድርጓል። አላህ በማን ላይ? አላ ኩሊ ሙሽሪክ በማንኛውም ሙሽሪክ ላይ አላህ ጀነትን እርም አድርጓል። ጀነትን እርም አድርጓል አድርጓል አይደል? ትናንትና ምን ብለን ነበር የቀራ ነው ከኋላ እ ምን ብለን ነበር የቀራን? ወመን ይሽርክ ቢላህ ፈቀድ ሐረመ ፈቀድ ሐረመ አላህ ልጀና ብለናል። ስለዚህ ወሐረመ አላህን አድርጓል አልጀና ጀነተን አላ ኩሊ ሙሽሪክ በማንኛውም ሙሽሪክ ላይ ወአባሃ አላህ ሐላል አድርጓል ደመሁ ደሙን ሐላል አድርጓል። ከኋላ ቀርተነዋል። ይሄ አላህ ደሙን ሐላል አድርጓል። ተቅቱሉል ሙሽሪኪነ ግደሏቸው ብሏል አላህ የሰውን ህይወት ያክል ወአባሐ ደመሁ ደሙን አላህ ሐላል አድርጎታል የሙሽሪክን ወማለሁ ንብረቱንም ንብረቱንም ሐላል አድርጎታል አላህ ነብዩ አለይሂ ሰላቱ ወሰላም ላኢላሃ ኢለላህ ካላሉ ደማቸውና ንብረታቸው ሐላል እንደሚሆን ነው የነገሩት። ወአባሐ ደመሁ አላህ ደሙንም ሐላል አድርጓል። ወማለሁ የሙሽሪክንም ንብረት እንዲወረስ ማለት ነው። ወአህለሁ ቤተሰቦቹም ወአህለሁ ቤተሰቦቹም ሚስቱ ትወረሳለች ትወሰዳለች። ልጆቹ ባሪያ ይደረጋሉ። ሸሪዓቱ ነው። ወአህለሁ ቤተሰቦችም ወአበሃ ደመሁ ወማለሁ ወአህለሁ የዚህ ሙሽሪክ ቤተሰቦቹም ንብረቱም የሱም ደሙም ክብር የላቸውም፣ ይወረሳሉ። ቤተሰቦቹ ለነማን ነው ገቢ የሚሆኑት? ለአህል ተውሂድ ለተውሂድ ሰዎች እንደዛ አውርዶታል ሙሽሪክን። ስለዚህ ከሽርክ ዓለም መጠንቀቅ አለብን። ለአህል ተውሂድ ሁሉ ሐላል ያደረገው አላህ ለነማን ነው? ለአህል ተውሂድ ለተውሂድ ሰዎች ሐላል አድርጎናቸዋል። ሙሽሪኮችን በሏቸው፣ ገንዘባቸውንም ማርኩ፣ ሚስቶቻቸውን ልጆቻቸውንም ምርኮኛ አድርጉና ተጠቀሙባቸው፣ ሽጧቸው፣ ለውጧቸው። ለምን አበው አያዕቡዱላህ ፈአራደላሁ አየኮኑ ረቀይተም ሊናስ ለአላህ ባሪያ ሆኑ ሲባሉ እምቢ አሉ። ለሰው ባሪያ ተደረጉ። ቅጣታቸው ምድር ላይ ቅጣት ማለት ነው። ወአየተኺዙሁም እንዲይዟቸው አላህ ፈቅዷል። ወአየተኺዙሁም እንዲይዟቸው እነማንን? ሰውየውንም ልጆቹንም ሚስቱንም ቤተሰቦችን አየተኺዙሁም እንዲይዟቸው ሙእሚኖች አህለ ተውሂዶች ምን አድርገው እንዲይዟቸው? አቢደት አቢደለሁም ባሮቻቸው አድርገው እንዲጠቀሙባቸው ባሮች ባርነት ዘግናኝ ነገር ነው። አስቡት፣ ዘግናኝ ነገር ነው። የሰው ልጅ እንደ ከብት መሸጥ መለወጥ ወአየተኺዙሁም እንዲይዟቸው አቢደለሁም ባሮቻቸው አድርገው እንዲጠቀሙባቸው ለአህለ ተውሂዶች ተፈቅዶላቸዋል። እነዚህን ሙሽሪኮችን ለምን እንደዚህ ሊደረግ ቻለ? ለማ ተረኩ ሲተው ጊዜ ምንም አልቅያመ ቀጥ ብሎ መቆሙ ሲተው ጊዜ መቀጣጫ ነው። ምንም ቀጥ ብሎ መቆም ቢዒባደቲ አላህን መገዛትን እንዲህ ሲሉ ጊዜ የሰው ባር ያደረጋቸው የሰው መጠቀም እንደ ይነግዱባቸዋል። እንደ አህያ ይሸጣሉ፣ ይለወጣሉ። ይሄ ሁሉ የመጣባቸው እምቢ አሉ። ኢባደት አላህ እምቢ ሲሉ እንግዳቸው የሰው ልጅ ባሪያ ሆኑ አላቸው። ተጓተናል። ግልጽ ነው አይደል? በቃ ሽርክ ይህን ሁሉ ሐላል አድርጎ አንድ ጀነትን እርም አድርጓል። አላህ አላ ኩል ሙሽሪክ ቀራን። ወአባሃ ደመሁ ደሙን ሐላል አድርጓል። ወማለሁ ንብረቱንም ወአህለሁ ቤተሰቦችንም አላህ ሐላል አድርጎበታል። የሙሽሪክን ለነማን ነው ሐላል ያደረጋቸው? ለአህሊ ተውሂድ ለምን ከተባለ ወአየተኺዙሁም እንዲይዟቸውም እነዚህን የእሱን ቤተሰቦች እሱንም ጭምር ከተባረከ ወአየተኺዙሁም እንዲይዟቸው አህሉ ተውሂዶች ምን አድርገው እንዲይዟቸው አቢደተለውን ባሮቻቸው አድርገው እንዲይዟቸው አላህ ፈቃድ ሰጥቷል። ለምን እንደዚህ ሊሆን ቻለ? ለማ ተረኩል ቂያም ቀጥ ብለው መቆምን እንዲያሉ እነዚህ ሰዎች ምንም ቢዑቡድየቲ የአላህን ባርነት እንዲያሉ ለዚህ ነው ሐላል የተደረገ ተግባባን አይደል? ግልጽ ነው እስከዚህ ወአበላሁ ወአበላሁ ሱብሓነ ጥራት የተገባው ጌታችን እንዲህ ብሏል። አላደርገውም ብሏል። ምን አየቅበለ መቀበልን እንዲ ብሏል። ለማን ለሙሽሪክን ሙሽሪክን አልቀበለውም ብሏል። ምን አመለን ስራውን አልቀበለውም ብሏል። ወአባ አባ ማለት ምንድነው? እ አባ ወስተክበረ እምቢ አለ ስጁድ አላደርግም ማለት ወአበላሁ አላህ እንዲ አለ ሱብሃነህ ጥራት የተገባው ጌታችን እንቢ ብሏል። ኦ አላደርገውም ነው ያለው። አላደርገውም፣ በፍጹም አላደርገውም ብሏል አላህ። ወአበላሁ ሱብሃነህ አየቅበለ መቀበልን እንቢ ብሏል። ሊሙሽሪክን ለሙሽሪክ ምንን መቀበል ነው እንቢ ያለው? አመለን ስራውን አልቀበለውም ብሏል። ተመልከቱ፣ ሽርክ ማለት እንግዲህ እንደዚህ ዘግናኝ ነው። በጣም ዘግናኝ ነገር ነው። አሁንም አው የቅበለ መቀበልን እንዲህ ብሏል። አው አለው ውስጥ አው አባ ብላችኋል። አው አባ አሁንም እንዲህ ብሏል። ፊህ በዚህ በሙሽሪክ ዙሪያ ላይ ሸፋ እርቅንም አልቀበልም ነው ያለው። ማንም ያደራድረኝ ከሙሽሪክ ጋር ነው ያለው አላህ አልቀበለውም። ነቢዩም ዓለይሂ ሰላቱ ወሰላም ሸፋ ይሆኑታል አይሆንም። ሸፋ ራሱ የሚሆኑት ለአህለ ተውሂድ ነው፣ ለተውሂድ ሰዎች ነው ነብዩ ሸፋ የሚሆኑት። በሙሽሪክ እጃቸውን አያስገቡም። አው የቅበለ ለሁ ወይ መቀበልን ፊህ በዚህ ሰው ዙሪያ ሸፋዓተን አስታራቂ አሳራቂን ከመቀበልም እምቢ ብሏል። አላህ አልቀበልም ለሙሽሪክ ነው ያለው። አው ወይም ደግሞ እምቢ ብሏል። አሁን አው ያለው ውስጥ ምን ታስገባላችሁ? አባ አባ አባ አትከትሉ። አው ዩጂበ ለሁ ወይም ደግሞ መልስ ከመስጠትም ፊል አኺራ አኺራው ዓለም ላይ መልስ ከመስጠትም እምቢ ብሏል። አላህ መልስ አልሰጠውም ብሏል። ዩጂበ ለሁ መቀበል መልስ መስጠት ፊል አኺራ በአኺራ ዓለም ዳዕወተን ለዳዕዋው ለኡኡታው ጥሪ ለሚያደርገው ጥሪ ለኡኡታው የድረስልኝ አላህ አድነኝ መልሰኝ ወደ ዱንያ ዓለም ለሚያደርገው ጥሪ መልስ አልሰጥም ብሏል አላህ። አው አባ እንዲህ ብሏል አላህ። አዩጂበ መልስ መስጠትን እንዲህ ብሏል። ፍልአኺራ በአኺራ ዓለም አልሰጠውም ብሏል። ጩኸታቸው ከንቱ ነው። ከላሆ እነሃ ከሊመቱን ሆ ቃኢሉሃ ከንቱ ነው። ወሬው ስንት ነው? ጩኸት ብቻ ነው። ይጮሃሉ ምንም ያንን አው ዩጂበ ለሁ ወይ መልስ መስጠት ፊል አኺራ በአኺራ ዓለም ዳዕወተን ለዳዕዋው ለሚያደርገው ጥሪ መልስ ከመስጠትም አላህ እንዲህ ብሏል ለሙሽሪክ የት የት የት አኺራ ዓለም አይቀበለውም። ምን ምን አይቀበለውም? ምን ምን አይቀበለውም? ስራውን አይቀበልም። ሸፋ አስታራቂነት ማንም እኮ አይደራደርም እሱ ጋር ማንም ሸፋ ሆኖ አስታራቂ ሆኖ ሽማግሌ ሆኖ የሚሄድልም አላህ ፊት አንድ ጊዜ እ ምን መልስ አልሰጠውም ብሏል። ለማን ስለ ምን ምንድን ነው መልስ የማይሰጠው? አብሽሩ ነጣ የምትል አይ የጠየቅኩህ ነው እኔም እሺ አው የቅበለ ለሁ ወይ መቀበል ፊ ለሁ ለዚህ ሰው ፊሃ በዛች በአኸረ ዓለም ረጃ ተስፋውንም አይቀበለው ተስፋም አይቀበለው ሙጥጥ ያለ ነው ተስፋ ምንም ተስፋ የለው ተስፋ አለኝ በአንተ ቢለው አላህን ተስፋ እዚህ አይደለም መጀመሪያ ያለበት የት ነው ዱንያ ዓለም ላይ ተስፋ የሚያስይዝና ተስፋ ያለው ነገር ነው መስራት ያለብን እዚህ ዝም ብሎ ተስፋ ባዶ ተስፋ መሰነቅ ባዶ ጅልነት ነው መታለል ነው ጅልነት ነው ጀነት ተሰርታለች ማን ይገባባታል እያስርበታል እንደ ይላል ያልፍበታል። አነጋገሩ ራሱ የለማኝ አነጋገር አይደለም። የሚፈልግ ሰው የተስፋ ያለው ሰው አነጋገር አገላለጽ አይደለም። ራሱ ስለዚህ ምን አለ ያው ወጣ እነሱ ላይ አተበር ቢት አው يقبل له ወይ አላህ መቀበልን እንዲ ብሏል። አው አው አለው ፊት ምን በሉ ብያችኋለሁ። أبى أبى የሚለውን እንትን negative ትርጉም አስገቡት። አው يقبل መቀበልን እንዲ ብሏል አላህ له ለዚህ ለሙሽሪክ فيها በዛች በአኺራ ዓለም رجاء ተስፋውን አልቀበለውም ብሏል። ምንም ተስፋ የለውም። فإن المشرك ሙሽሪክ ይላሉ ሸይኽ فإن المشرك ሙሽሪክ أجهل الجاهلين የመሐይም ሁሉ ቁንጮ መሐይም ነው። ቢላ ስለ አላህ ቁንጮ መሐይም የመሐይምነት ጣራ ላይ ነው ያለው። አጅሃሉል ጃሂሊን ወለው ካነ ወለው ካነ ፕሮፌሰር ወለው ካነ ዶክተር ወለው ካነ ሪያል ኢንጂነር ጠቃ ኢንጂነርም ቢሆን ገባናል ባዮሎጂ እሺ እሺ የለም እኛ ውስጥ الحمد لله። نحن ምንድን ነን أهل التوحيد አላህ ይቀበለን አላህ የሚያጠንክረን በዚሁም ላይ ይውሰደን እዚያ ያሉትን ነው እዚያ ያለውን አይደለም እኔ ባዮሎጂ ኢንጂነር ስላችሁ እናንተን አይደለም biologist ብዙዎች አሉ ዶክተሮች ብዙ አሉ ፕሮፌሰሮች ብዙ አሉ እንትና ዳዒ ኢብራሂም የሚባለው ምን ነበር የሚለው ጭንቅላቱ የሪፖርት ይመስላል ተመልጦ እድሜውን አሳልፎ ማለት ነው በትምህርት ላይ ግን ስለ አቂዳ ስለ ተውሂድ አለ ምንም የሚያውቀው ነገር የለም ይላል። አዎ አዎ ናም ምንም አያውቅም። መሀይም እዚህ ይህ ለዚች ዓለም ብቻ ቀጥቅጦ ይችላል ሄደ። ምንም የለውም እዛ አንድ ቤት የሚባል ነገር የለውም። ኢላ ጀሃነም ኢላ ነው በሽርክ ላይ ከሞት ፈኢነል المشرك مشرك በአላህ የሚያጋራ ሰው በአላህ የሚያጋራ ሰው أجهل الجاهل የመሀይም መሀይም ነው። بالله በአላህ ዙሪያ ላይ የመሀይም መሀይም ነው። ነው። አንድ የአንድ department ተማሪ እኮ የሌላውን department አያውቅም አይደል እንዴ? በትምህርቱ ዓለምኛ እኛ ጎበዞች ነን ማለት በሸሪዓው ዓለም እውቀት አለን ማለት አይደለም። በጣም ይለያያል። ግን አንድ አለ፣ ትምህርት መማርህ የሚጠቅምህ ነገር አለ። ነገራቶችን በብዙ direction መመዘን ትችላለህ። ወደ አቂዳው ዓለም ያልተማረን ሰው ዳዕዋ ብታደርግለት አይቀበልም። አብዱል ቃድር ጂላኒን ብታነሳበት ተነስተው ነው የሚሄደው። ቁጭ ብሎ አያዳምጥም። ቆይ ምንድነው ነው አላማቸው አይልም። አብዱል ቃድር ጀላኒን ያጠለጥሏቸዋል ነው እንጂ የሚለው እችን ነው የሚመለከተው። ተማሪ ግን ያዳምጣል፣ reason ይፈልጋል። reasonable ከሆነ ከሆነ አንድ ነገር ይቀበለዋል። ለምንድን ነው አብዱል ቃድር ጀላኒ ይጠሏቸዋል? لا አይደለም። አብዱል ጀላኒ የአላህ ባሪያ ናቸው፣ አልፈዋል። አላህ የስራቸውን ይሰጣቸዋል يوم القيامة። አብዱል ጀላኒ ታላቅ ሸህ ናቸው፣ አስተምረዋል፣ ዳዕዋ አድርጓል፣ አልፈዋል። አታምልኳቸው ነው እንጂ የተባለው እኒህ ሸህ ትልቅ አይደሉም አይደለም። እንደዚህ አይነት ጦርነት የከፈተ ማንም የለም። ግን እስከ መጨረሻው ድረስ አያዳምጥም። ተማሪ ትምህርት የሚጠቅመው ለዚህ ነገራቶችን ይመዝናል፣ ያመዛዝናል። ፈኢነ ልሙሽሪክ ሙሽሪክ አጅሃሉ ጃሂሊን የማሀይም ማሀይም ነው። ቢላህ ስለ አላህ ማሀይም ነው። ምንም አያውቅም። ሙሽሪክ በአላህ ላይ ማሀይም ነው። ሀይቱ ጀዓለ ለሁ አድርጎለታልና ምን ኸልቅህ ከፍጥረታቱ ምን አደረገለት ንደን ባላንጣ ቢጤ አድርጎለታልና ይህ በጣም ምን ያክል መሀይምነት እንደወረሰው አስቡ። ለአላህ ቢጤ እንደ አላህ የሚለመን እንደ አላህ የሚሰገድለት እንደ አላህ የሚታረድለት እንደ አላህ ስለት የሚደረግለት ሱብሃነ አልሐይ الذي لا يموت فكيف يفعله مسلم عاقل አድርገው فإن المشرك مشرك أجهال الجاهلين የመሀይም መሀይም ነው ቢላህ ስለ አላህ በጣም መሀይም ነው ሙሽሪክ መሀይም ነው አውቀዋለሁ ቢልም ያ አላህ ያ አላህ ያ አላህ ያ አላህ እያለ ቢጮህም እዛ ቃለ ከጀርባ ኑር ሁሰይን ኑር ሁሰይን ካለ የለም አጅሃሉ ቢላ አጅሃሉ ቢላ አላወቀውም። ባወቀው ይቺ ነገር እኮ ልመና የምትባለው ለሱ ብቻ ነው መሄድ አለባት ይል ነበር። እዚህ ነው ማህይም ነው ሐይቱ ጀዓለ ለሁ አድርጎለታልና ለአላህ መሀይም የተባለው ለዚህ ነው። ሐይቱ ጀዓለ ለሁ አድርጎለታልና ለሁ ለአላህ አድርጎለታልና ምን ኸልቅህ ከፈጠረው ፍጡር አድርጎለታል። ምን አደረገለት? ሜደን ቢጤ አድርጎለታል። አምሳያ ለአላህ ቢጤ ተመሳሳይ ባላንጣ ይሉታል። አላህ ቢጤ አድርጎለታልና ማህጂን የሆነው ነው። ወዛሊክ ለአላህ ቢጤ ማድረግ ደግሞ ከፈጠረው ፍጡር ከሚስኪን ከደካማ ከመሞት ያልዳኑ ሄደዋል። እነዚህ የሚመለኩ ሁሉ ሞተዋል። ጊዜያቸውን ኖሮ ሞትን መከላከል ያልቻለ ፍጡር ፍጡር ወዛሊከ ይህ ደግሞ ፍጡርና ፈጣሪን ተመሳሳይ ማድረግ ጋያቱል ጀህል ጣራ የደረሰ በአላህ ላይ ያለ መሀይምነት ነው። ጋያ ማለት ጫፍ የደረሰ ማክሲመም ጣራ የደረሰ ማለት ነው። ጣራ የነካ መሀይምነት ነው። ቢሂ በአላህ ስለ አላህ ጣራ የነካ መሀይምነት ይባላል። ገብቷችኋል? አጅሃለ ጃሂል የሆነበት ምክንያት ምንድን ነው? አጅሃለ ጃሂል የሆነበት ለምንድን ነው እ እ ቢጤ ስላደረገለት ስላደረገለት ቢጤ ያለው የት ነው? ወዛሊከ ይህ ደግሞ ለአላህ ከፈጠረው ፍጡር ቢጤ ማድረግ ማለት ደግሞ ጋየተል ጃህሊ ቢሂ ስለ አላህ ያለው እውቀት ያለው መሀይምነት ጫፍ የደረሰ ነው ማለት ነው። ጣራ የነካ ከማአነሁ ልክ እንደሆነ ሁሉ ጋየተ ዙልሚ ምንሁ በበደልም ጫፍ የደረሰ እንደሆነ ሁሉ በመሐይምነትም ጫፍ የደረሰ ነው። ከማ ማለት እንደሆነ ሁሉ ብላችሁ አያይዝ ስለ አላህ ያለ ስህተት ጣራ እንደነካ ሁሉ ለአላህ አጋር ማድረግ ወዛሊከ ለአላህ ከፈጠረው ፍጡር አጋር ማድረግ ራየተል ጀህሊዲ በአላህ ያለው መሐይምነት ጫፍ የደረሰ ነው። ከማ ልክ አነሁ ይህ ድርጊት ራየተ ዙልሚ የበደል ሁሉ ጫፍ እንደሆነ ሁሉ ማለት ነው። በአላህ ዙሪያ ተግባብተናል። ወኢነል ሙሽሪከ ሙሽሪክ ሙሽሪክ ፊልዋቂዕ በጅሃድ ስናየው በእውነታው በክስተቱ እንዴ በሐቂቃ ስንመለከተው እነል ሙሽሪክ ሙሽሪክ ፊል በእውነታው ስናየው ለሚظልም ረበው ጌታውን አልበደለም። ጌታ አልተበደለም። አሁን እኮ አላህን አትበድሉ እኒ ሐረመ እኒ ሐረምቱ ዙልመ አይደል የሚለው አላህ እኒ ሐረምቱ ዙልመ በይነኩም ከማ ሐረምቱሁ አለይ በእኔ ላይ እርም እንዳደረግኩት ሁሉ በእናንተ መካከል እርም አድርጌዋለሁ ብሏል አላህ። በእኔም ላይ በደልን እሱም ላይ በደለን እኛም ላንበድለው ተውሂዱን ላንለቅ ማለት ነው። በመካከላችን እርማድ ይዟል ይላል። በደል አለ፣ ግን ይሄ በደል ሐቂቀተል በደል ነው። አላህን በትክክል እንበድለዋለን። አንድ አንድ ሙሽሪክ በጌታው ላይ ሲያጋራ አላህን ይበድለዋል። በደል ፈጽሟል። ለምን ነገራትን ያለ ቦታው አስቀምጧልና። ግን አላህን በድሏል? አልበደለም። የበደለው ማንን ነው? ራሱን የበደለው ወኢነል ሙሽሪክ ሙሽሪክ ፊል በእውነታ ስናየው በገሃድ ክስተቱን ስንመለከተው ለሚظلم ረበሁ ጌታውን አልበደለውም ወኢነማ ظለመ የበደለው ነፍሰሁ ራሱን ብቻ ነው የበደለው ግን ድርጊቱን ምን እንለዋለን በደል እንለዋለን በአላህ ላይ የተፈጸመ በደል እንለዋለን ወኢነል ሙሽሪክ ሙሽሪክ ፍልዋቂዕ በእውነታ ስናየው ለሚظلم ረበሁ ጌታውን አልበደለም ወኢነማ ظለመ የበደለው ነፍሰሁ ራሱ እንተሃ እዚህ ይጠናቀቃል የብኑል አነጋገር የእሳቸው አነጋገር ኪታባችን ረከከ ትላለች። አገላለጻቸው ከበድ ይላል። ለዚህ ከብዳችኋል፣ ትንሽ ከበድ ትላለ። አቀራረባቸው ይከብዳል። ማንኛውም ኪታባቸው ነው የሚደርሰው እና ግልጽ ነው አይደል? ግልጽ ነው። እሺ ሰባተኛ ይሄን ልጨምርላችሁ። አነሽርከ ሽርክ አነሽርከ ሽርክ ሰባተኛ እዛ ጋር ነው የምታያይዙት ወሽርኩ ሽርክ አዕظሙ الذنوب የወንጀል ሁሉ ቁንጮ ወንጀል ነው وذلك لأمور ይህም የሆነበት ለብዙ ምክንያቶች ነው አንደኛ ፍጡርና ፈጣሪ ማመሳሰል ሁለተኛ አላህ ሽርክን አልምረውም ስላለ ሶስተኛ ጀነትን አላህ እርም ስላደረገ አራተኛ ምን ነበር ያለው አራተኛ ስራን ሙሉ በሙሉ ስለሚያበላሽ አምስተኛ ደምንና ንብረትን ሐላል ስለሚያደርግ አምስተኛ ነብዩ አለይሂ ሰላቱ ወሰለም አክበረ ከባኤር ስላሉት ነው አይደል ስድስተኛ ማለት ነው ሰባተኛ ይሄ ነው ሰባተኛ የወንጀል ሁሉ ቁንጮ ወንጀል የሆነበት እዚህ መካከል ብዙ ስለቆየ ነው እንጂ ይሄ ነው ሰባተኛው። አነ ከሽርክ ሽርክ ማለት በራሱ ተነቁሱን ጉድለት ነው ጉድለት ወዓይብ ነውር ነው። ሽርክ አንድ ሽርክ ሽርካን ሽርክና የሚያስፈልገው አካል ምን ስለሆነ ነው? አንተ ሽርክና economical ሽርክና ብትመሰርት አንድ የሆነ company ሁለት ሶስት ሶስት ሰው ቢሆን ወይ ያንኛው ሰውዬ ኢኮኖሚ የገንዘብ ኢኮኖሚው አነስተኛ ስለሆነ ነው፣ ወይ እውቀት ማንቀሳቀስ አይችልም። የሆነ ጉድለት ስላለበት ነው شركة ማለት። አንድ ሚኒስተር የሚያስፈልገው ብቻውን መንቀሳቀስ ዓለምን የሚያስተዳድረውን ሀገር ማስተዳደር ስለማይችል ነው። አላህ ግን أعظم من كل هذا አላህ ሁወ አልሙደብሩ ሁወ አልዓሊሙ ሁወ አልኻሊቁ ሁወ አልሙሀይሚኑ አላህ ከሁሉም የጸዳ ነው። ምንም የሚያስፈልገው ነገር የለም። ሽርክ ማለት ተነቁሱን ማጉደል ነው፣ ጉድለት መፍጠር ነው። ወአይቡን አይብም ነው፣ ጉድለት ነው፣ አይብም ነው። ሽርክ በራሱ ምንድን ነው? አይብ ነው። ለአላህ ለእኛ ሽርክና አብሮ መሄድ አለንም፣ ግን ድክመት የምትል ነገር እንዳለች ይጠቁማል። እውነታ ነው። አንድ ሰው ብቻውን አንድ company ማንቀሳቀስ የማይችል ከሆነ ሽርክና የግድ ያስፈልገዋል። በተለያየ ጉድለት አለ። ለአላህ አንጻር ደግሞ ይሄ በጣም ጉድለት ነው። إن الشرك ሽርክ تنقص ጉድለት ነው ሽርክ وعيب አይብም ነው አይብም ነው ሽርክ ማለት አይብ ነው ተነቁስን ጉድለት ነው نزه ربه። ጌታችን ደግሞ አጥርቷል ሱብሃነ ራስ የተገባው ጌታችን አጥርቷል ነሰው ራሱን ከዚህ ነፃ ነኝ ብሏል ነዘሐ ማለት አላህ አጥርቷል ነዘሐ ረቡ ጌታችን አጥርቷል ሱብሃነ ራስ የተገባው ጌታ ይሁንና አጥርቷል ነሰው ራሱን አጥርቷል አንሁማ ከሁለቱም عنهما فهلكتم كامل الناقل